بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى آه ثم إن من نعمة الله أن كانت هذه الصلوات موزوعة على أوقات اختارها الله عز وجل ثم إن من نعمة الله كذام الله سبحانه وتعالى نعمة هنويلة من كتاب مخصر سبحانه وتعالى نعمة هنو أن كانت هنا هذه الصلوات الذي صلواتك موضوعة يتبتتن هنا يتكففل هنا على أوقات اختارها الله الله سبحانه وتعالى أشبه هنا ساعتات الله سبحانه وتعالى بمرتاቸው ሰዓታት ماشي أن تكون أوقاتا لها ለነርሱ ወቅት እንዲሆን አላህ ስብሓነሁ ወተዓላ በፈለገበት በሆነ ወቅት ላይ ተበታትነው ነው ሰላቶቹ የተገኙት ማለት ነው። አላህ ስብሓነሁ ወተዓላ ለነሱ ወቅት እንዲሆን በፈለገበት ሰዓት ላይ በታትኖ እንግዲህ አስቀምጧቸዋል እነዚህ ሰላቶችን። ወለይሰት ፊ ወቅት ዋሒድን በአንድ ወቅት አይደሉም ተሰብስቦ እነዚህ አምስቱም ሰላቶች በአንድ በቃ በተርታ አይደለም የሚሰገዱት ማለት ነው ወዲያው فللفجر وقت لفجر مراس يشال وقت الله وللظهر وقت لظهر مراس يشال وقت الله وللعصر وقت العصر من لزة وللمغرب وقت لمغرب وقت الله وللعشاء وقت لعشاء من لزه وقت الله يلنا آه، فلماذا وزعت على هذه الأوقات هون انقدي تياقي لمن لنا بنزي وقفتشي صلاة يتبتتنا لمن عندي لمن قل قل أن لهم أسرى صباتنم ركع عمالتنا يعني يا ظهر أراد يا عصر أراد سمنت نادمو مغرب صوص سنت أسرى أن زائشة أراد أسرى أمس صبحي ولد أسرى سنة إيهن أسرى سبع ركع لمن بقى هادو ولا نجمر ወፊል ኺታም ብለን አንዴ ለምን አንገላገለውም ከተባለ አልጀዋቡ ይህ የሆነበት እንግዲህ መልሱ ሊፋኢደተይኒ ሁለት ጥቅም ስላለ ነው መበታተኑ ማለት ነው። አልፋኢደቱ ልኡላ የመጀመሪያዋ ፋኢዳ አላ ያሕዱተል መለሉ መለል ማለት መሰልቸት እንዳይገኝ ነው ይላል። አላ ያሕዱተ እንዳይገኝ ነው አልመለሉ መሰልቸት والتعب دكامم للإنسان إلى أن سو لأنها نونا لو جمعت في وقت واحد بأن وقت بتسبسب الصلاة ما أنه بيسبسب صلاته لأصاب الناس مشقة في بعض الأحيان فأندان دهن لي صلاة لمسجد ለሰዎች كبدة ነበር مشقة في بعض الاحيان تنبر عند اللي مشقة يجيني ነበር فلو صلى الانسان سبع عشر ركعه في ان واحد በአንዴ ማለት ነው አስራ ረካ አንድ ሰው ቢሰግድ ሩበማ የተዓብ ምናልባትም ምን ይሆናል ይደክማል ወየመል ይሰለቻል ወያእቲ ቢሃ አላ ገይር ልወጅህ ልመጥሉብ በነሻጣ ሳይሆን በማይፈለግ ሁኔታ ሊያመጣቸው ይችላል እነዚህን ሰላቶች በማይፈለግበት ሁኔታ ማለት ዝም ብሎ እንደው አንተ ፈልቶ ሊያደርጋቸው ይችላል ማለት ወሩበማ ምናልባትም የኩኑ ፊ ባዕድ አውቃት ሻቀን በአንዳንድ ወቅቶች ደግሞ በጣም ሊከብድ ይችላል ፈፉሪቀት ፊ አውቃቲን ኸምሰቲን በአምስት ወቅት ተበታተኑ። ለዚህ ሲባል መሰልቸት እንዳይከሰት። አሁን እንግዲህ ሌላ ጥያቄ ብቅል ይብልብን ነው። ፈኢዛ ቂለ ቢባልስ ማዛ ተቁሉነ ፊ ሰላት ተራዊሕ ፊ ረመዳን ሰላት ተራዊሕ ይሰገደ። ስለ እሱስ ምን ልትሉ ነው ታዲያ? እንደዚህ ካላችሁ ያው መሰላቸት እንዳይከሰት ነው ድካም እንዳይከሰት ነው የምትሉ ከሆነ صلاة التراويح بعند يدل اللي يغلو ركع يتصدر يالو إيه اسمه فلت اسمه كما عمد عم من تبلو كتطيقة نقول فيها بزا قدام ما نلالن من نلالن إن صلاة التراويح سنة صلاة التراويح من دنو سنة نو أي جنايم لو شاء الإنسان تركها عند سو كفلق من يدرقوا يتوى وإذا تعب مثلا ان نمستالين بيدكم فهو في حل السوء فنسأل نتوستن يالو فنسأل نتوستن يالو ينصرف ዞር ይልና ينصرف ከመስጊድ ወጥቶ ወይም ደግሞ መስጊድ ውስጥም ቢሆን ዞር ብሎ ወየስተሪሕ ያርፋል ማለት ነው ላኪን ነገር ግን ኢዛ ካነት ፈሪضተን ግዴታ ከሆነች ፈኢነሁ ሙጅበሩን ዓላ አን የፍዓለሃ አለ ልወጅህ ለዚ ወረድት ዓለይ በመጣበት በሆነ መልክ ማለት ነው እንዲሰራት የተገደደ ነው የሚሆነው ይህ ሰው فهذا ይህ ፈርቁን በይነ هذا وهذا በዚህና በዚህ መካከል ያለ ፈርቅ ወይም ልዩነት ይህ ነው ولهذا كان الإنسان في صلاته الذين عند سو صلاة وسط مالنا يتهجد آه، تهجد يا رجال ويطيل الركوع ركوع يا يرزمال والسجود انقدي تهجد ሲያደርግ رجال تهجد بمسجد በሚሰግድበት من يا رجال ركوع يرزمال سجود يرزمال قراءة يرزمال لمن لأنها صلاة النافلة متى شاء قطعها سنة صلاة نونا يفلق ጊዜ መማረክ ስለሚችል ይቆርጠዋል ማለት وأنهاها በፈለገ ጊዜ ያበቃታል ወንሰረፈ ኢላ መሐሊ ራሐቲሂ ወደ ማረፊያ ቦታው ይሄዳል በፈለገ ጊዜ። ስለዚህ ይሄኛውና ያኛው ይሄ በፍቃደኝነት የሆነ ነው። ድካምም ቢኖረው በፍቃደኝነቱ ነው አንድ ሰው የገባበት ማለት ያኛው ግዴታ ነው። ስለዚህ ግዴታ የሆነውን አላህ ስብሓነሁ ወተዓላ በዛ አይነት ቢደነግገው ኖሮ ክብደት ይኖረው ነበር። ለዚህ ነው አላህ ስብሓነሁ ወተዓላ በዚህ አይነት የበታተናቸው አምስት ሶላቶችን። አልፋኢደቱ ሳኒያ ሁለተኛው ጥቅም ደግሞ ምንድን ነው? ለው ጁሚዐት ፊ ወቅትን ዋሒድን በአንድ ወቅት ስብስብ ቢደረጉ ለበቂየ ልኢንሳኑ بقية اليوم والليلة بدون أن يتعبد لربه بالصلاة المفروضة بقي الإنسان عند سو يقرال بقية اليوم والليلة قريون يليل سنة يقرون كفل يقرال እንዴት ሆኖ ቢዱኒ አን የተዓበደ ሊረቢህ ለጌታው በምንም አይነት መልክ ማለት ነው ዒባዳ ሳይሰራ ቢሰላት መፍሩዳ ግዴታ በሆኑ ሰላቶች ይባላል በሱና ሰላት መስራት ቢችልም ነገር ግን ደግሞ ሱናዎቹ የፈለገ ቢሆን እንደ ፈርድ ሰላቶች እኮ ክብደት የላቸውም ማለት አጅራቸውም እንደዛ አይደለም። ይሄ ፈርዱ ሰላት ከባድ ነው፣ ከአላህ ዘንድ በጣም የሚያቃረብ ነው። ለዚህ ነው አላሁ ስብሓነሁ ወተዓላ ወማ የተቀረቡ ኢለየ ዓብዲ ቢሸይን አሐበ ኢለየ ሚመ እፍተረድቱሁ ዐለይህ እኔ በሱ ላይ ግዴታ ካደረግኩበት ነገር የበለጠ ወደ እኔ የሚያቀርበው ነገር ባሪያን የለም ነው የሚለው ሰላተል ፈሪዳን የመሰለ ወደ አላህ የሚያቃርብ ነገር የለም አንድ ሰው ለሊት ተነስቶ ተሐጁድ እየሰገደ ቀን ለምን ዙሁርን ብቻ አይዘልም? ዙሁርን ብቻ ለምን አይዘልም? ሌሊቱን እኮ ይኸውላችሁ እንግዲህ ሲሰግድ ነው ያደረው። በጣም ረዣዥም ሩኩዕ ረዥም ቅያም እያደረገ ሲሰግድ ነው ያደረው። አንድ ዙሁርን ቢተው ሊከፍል ይችላል ወይም ይከፍራል። ዙሁርን ተዋል፣ ዙሁርን ዝለለዋል። ምን ይሰግዳል? ሱቢ አራቱን ይሰግዳል። ገባናል። የፈለገ ተሀጁድ ምን አይተካም ማለት ነው። ፈርድ ሰላት አይተካም። ፈርድ ሰላት ክብደት አለ። ኸይር ለዚህ ነው እንግዲህ ተሀጁድም ላይ ቢሆን በረመዳንም የምንቃወመው አንድ ነገር አለ። እሱ ምንድነው? ተሀጁድ ሰዎች ስምንት ሰዓት ይመጣሉ። ተሀጁድ ሊሰግዱ ሱና ሰላት ይመጣል። ስምንት ሰዓት ሊሰግዱ ይመጡና ከዛ በኋላ ሱብህ ከአነሁ ለይሰ ቢዋጅብ ልክ ዋጅብ እንዳልሆነ ነገር ይተኛሉ ማለት سنة يسجد له واجب يتوال من عجائبه خير لبقي الإنسان عند سوي كران مانو بقية اليوم والليلة يا ليلة سنة يكأنون بقية كفل معلمة بدون أن يتعبد لربه لقيته لله سبحانه وتعالى عبادة سادر بالصلاة المفروضة أي شرل تصبصبوا عند ساعة ليهون هون سلذي بتنبلو بعلمهم يتنسى አብዛኛው ሰዓት በምን ሊያልፍ ነው ማለት ነው? ፈርዱ ሰላት ያልተሰገደበት ሆኖ وهذا ይህ ደግሞ ይውጅቡ ያመጣል እንቅጣዕን በይነ الانسان وربه في الصلاه المفروضه በሰላት المفروضه ጉዳይ በሰውየውና በጌታው መካከል እንቅጣዕ ወይም ደግሞ መቆራረጥን ያመጣል። በሌላ ነገር መቀጠል እኮ ይቻላል። ነገር ግን በፈርዱ የፈርድን ያክል አያጠናክርም። ቅድም ገለጽ ነው። ፈለም ያሕሱል ስለዚህ አልተገኘም አልመጥሉቡ የተፈለገው ነገር لكونها ስለሆነች እቺ ሶላት تحيي القلب ቀልብን ህያው ስለምታደርገው وتقربه إلى الله عز وجل ወደ አላህም ስብሓነ ወተዓላ ስለምታቀርበው فلهذا ለዚህ ነው وزعت የተበታተነችው ሶላት አላ አውቃቲን የፍታረሃ አላሁ ዐዘ ወጀል አላህ ስብሓነ ወተዓላ በፈለጋቸው በሆኑ ወቅቶች ላይ ተበታትና እንድትሰገድ የተደረገበት ምክንያት ይሄ ነው ነው ليكون هذا التفريق ይህ ተፍሪቅ እንዲሆን ነው። ከሰቂ ሸጀራ ልክ ዛፍ እንደማጠጣት እንግዲህ ይሄ እንግዲህ ተፍሪቁ ብትን ሲል የሰውየውን እምነት እያሳደገና ሰውየውን በዒባዳ ላይ እየኮተኮተ ይሄዳል ማለት ነው። ይባላል ዙሁር ሰገደ ከዙሁር ዙሁር መስገዱ እስከ ተወሰነ ጊዜ ድረስ አላህ እንዲፈራ ያደርገዋል። እስከ አስር ያደርሰዋል። አስር መስገዱ ደግሞ እስከ ተወሰነ ጊዜ አላህ እንዲፈራ ያደርገዋል። እየተኮተኮተ ነው ሰውየው ማለት ነው። ተጠጣ ነው ያለው ማለት ነው ማዕል ሐያተን የህይወትን ውሃ እየተጠጣ ነው ያለው ልክ ዛፍ ውሃ ስናጠጣው ህይወት እንደሚኖረው ሰውየውም እንደዚሁ እነዚህ ሰላቶችን ባገኘ ቁጥር የቀልብ ህይወት እያገኘ ይሄዳል ነው ኩለማ ገፈለ ልኢንሳን አንድ ሰው በተዘናጋ ቁጥር አን ዚክሪላህ ከአላህ ስብሓን ወተዓላ ዚክር ረጃዓ ኢላ ረጃዓ ኢላ ዚክሪሂ ረጃዓ ይመለሳል إلى ذكره ወደሱ ዚክር አሁን ተዘናግቶ ነበረ ዙሁር ሰገደ ተዘናግቶ ነበር አዛን አላል ወደ ዐስር ይመጣል በተዘናጋ ቁጥር ወዲያውኑ ሌላው ሰላት ስለሚደርስለት በዚህ አይነት ያነቃዋል ማለት ነው ራሱን እያደሰ ይሄዳል ولهذا قال الله تعالى ለዚህ ነው አላህ ስብሓነ ወተዓላ ያለው ምን ወአቂም ሰላተ ሰላትን አቋቁም ሊዚክሪ እኔን ለማስታወስ ይኸው እንግዲህ ሊአይ ሸይ ለምን ጉዳይ አሉ ሊዚክሪ እኔን ለማስታወስ ፈሰላቱ ዚክሩላሂ ዐዘ ወጀለ። ይኸው እንግዲህ በአንዴ ቢሆን ኖሮ በአንዴ አላህን ያስታውሳል። ከዛ በኋላ ሊረሳ ይችል ነበር። ነገር ግን አላህ ስብሓነሁ ወተዓላ በተን አደረጋቸው። አላህን አስታወሰ። አሁንም ገፈል ሊል ሲል ሌላ ሰላት ይመጣል። አሁንም አላህን ያስታውሳል። እንደዚህ እያለ እንዲሄድ ማለት ነው። ወላ የጁዙ አይበቃም አንቱ ሰላቱ ቀብለ ወቅቲሃ ወቅቷ ሳይገባ ሶላት ቀደም ተደርጋ መሰገድ አይበቃም። ሐታ ወለው ካነ ናሲየን ሰውየው ረስቶ ቢሆንም እንኳ አው ጃሂለን ወይም ደግሞ አላዋቂ ሆኖ ጃሂል ሆኖ ቢሆንም እንኳ አይበቃም። ስለዚህ ምን ይሆናል? ሰውየውን ስገድ እንለዋል። ያው ጥፋተኛ አጥያት የለበትም ሰውየው ባለማወቁ ማለት ነው። ወይም ደግሞ ረስቶ ስለሆነ ረስቶ ሰውየው ይሁላችሁ እንግዲህ ዙሁር የገባ መስሎት ረስቶ ማለት ነው። ሰዓቱን ረስቶ ምን ብሎ ስድስት ሰዓት ሰገደ። ስድስት ሰዓት ዙሁር ሳይገባ በፊት ሰገደ። አሁን እንግዲህ ልክ ሲያስታውስ ምን ማድረግ አለበት ማለት ነው? ሰላት ሰላቲቷን መድገም አለባት። የሰገደው ከሰዓት ሳይገባ በፊት መሆኑን ሲያስታውስ ሰላቱን መድገም አለበት። እንደዚሁም ጃሂል ሆኖ ማለት ነው ሳያውቅ ማለት ነው الصلاة مستجد عند الله بس يقال نقدر نقول وقت نكاء شرط ما هو ناعم كوقت ما في سجد عند صم واجب صلاة ما تجمع الله إيهان ويجب أن يعيد الصلاة إلى الله صلاة من لسول يامت أو قدنا كما أن من ضحى قبل صلاة العيد فلا أضحية له ولو كان جاهلاً ጃሂልም ቢሆን እንኳ ኡድሕያ ቀብለ ሰላት ልዒድ ማለት ነው። ኡድሕያ ያረደ ሰው ኡድሕያ አይሆንለትም። ጃሂል ቢሆንም እንኳ አላወቅኩም ማለት እኮ ችግር ኃጢአት የለብህም እንለዋለን፣ ይህንን በመስራት ነገር ግን የለም ኡድሕያው አልተገኘም። እያወክ ቢሆንማ እያወክ ነቢዩን ዓለይሂ ሰላቱ ወሰላም ካልፈ ጥፋተኛ ትሆን ነበረ። ወንጀለኛ ሰው ሆን ነበር አላህ ወንጀልን አልጻፈብህም ነገር ግን ምን የለህም እንለዋለን ውድሕያ የለህም ቶሎ ብለህ ውድሕያ አድርግ ولهذا أمر النبي صلى الله عليه وسلم الذين النبي صلى الله عليه وسلم يعززوا الذين ضحوا في عيد الأضحى عيد الأضحى لا على أنه أضحية يردوتن قبل صلاة العيد أن يعيدوا الأضحية أضحيات شوان اندي دقمو رسول صلى الله عليه وسلم من أرقوات شوان عزوات شوان مالا لأنها صار قبل الوقت ከወቅት በፊት ስለሆነች ፈዩስተፋዱ ሚን ሀዛ ከዚህ የምንገነዘበው አነ ልዕባደተ ልሙአቀታ በወቅት የተገደቡ ዒባዳዎች ኢዛ ወቃዐት ቀብለ ወቅቲሃ ወጀበ ኢዓደቱሃ ቀብለ ልወቅት አንድ ሰው ቢፈጽማቸው ጃሂል ሆኖ ናሲ ሆኖ ምን ይደረጋል ማለት ነው? ወንጀለኛ ነህ አይባልም። ነገር ግን ያ ዒባዳ ባጢል ነው፣ ባጢል መደገም አለበት። ለው አነ ረጁለን ፊ ገይሚን ምሳሌ ማጦላችኋል። አንድ ሰው በደመና ውስጥ ቢሆንና ጭልም አለ ደመናው ظن ان الشمس قد غربت ፀሐይቱ ጠልቃለች የሚልን አሰበ ወይም ጠረጠረ ተሰለ المغرب ኋላ መግሪብ ሰገደ ثم طلعت الشمس ከዛ ፀሐይቱ ብቅ አለች وتبين انها لم تغرب እንዳልጠለቀችም ተገለጠ فلا تصح صلاته صلاته ጤነኛም አትሆንም لانه ليس في الوقت ወቅት ላይ ስላልሆነ መደገም አለበት ማለት ነው። ይሄ ሶላተል መግሪብ መደገም አለበት። ሰውየው ወንጀለኛ ነው ወይ? ወንጀል የለበትም። ለምን? እሱ ጠልቋል ብሎ አስቦ ነው ተታሎ ነውና። ለው አነ ረጁለን ቃመ ግን እንደው ወቅት ሳይደርስ መግሪብ ብሎ አንድ ሰው እያወቀ እያወቀ ቢሰግድ ወንጀል ነው የሚሆን። ይኸውላችሁ ወንጀል ነው የሚሆን። ምን አሚለ ዓመለን ለይሰ ዐለይህ አምሩና ፈሁወ ረድ ወሳሒቡሁ ከዛሊከ ها معذب ስለዚህ ሰውየው አደጋ ላይ ነው የሚወድቀው ማለት ነው فليحذر الذين يخالفون عن أمره أن تصيبهم فتنة ነቢዩን ዓለይሂ ሰላቱ ወሰላም ከተዛዛቸው የሚወጡና የሚኻልፉ ይጠንቀቁ ፊትና እንዳይገጥማቸው ይላል አልኢማም አሕመድ ይህንን ሲገልጹ ነቢዩን ዓለይሂ ሰላቱ ወሰላም የሚኻልፉ ሰዎች ይጠንቀቁ ፊትና እንዳይገጥማቸው ማለት ሽርክ ውስጥ እንዳይወድቁ ማለት ነው ብለዋል حتى إذا ليتل يشلال نبينا عليه الصلاة والسلام بتنش بتلقو بغلهم ما خالف طرع إلي لما سنتو صالح نو تنش يهونو ندورة شلي ستو تلق نقر لي ودك لو أن رجلا قام عند سو بيقوم وراء الساعة في الليل قام مالت من دوك ينقلف مالنا بدق قال لنا وراء الساعة تأتي تنعيه في الليل بلليت وظن كذا ترى أرى أن الفجر ንጋቱ ቀድ ጠላዕ እንደወጣ በእርግጥም ወጥቷል ብሎ አለ فصلى الفجر فجر سجده ثم تبين أن الفجر لم يطلع ذا وهلا تقلت من فجر من على مهنه نكا الوطام نبر السو تساستونه فلا تصح صلاته يسجدوا يا صلاة الفجر صلاة الصبح يسجدوا كقبل الو... كوقت بفتر ስለዚህም አይሆንም ወላ ቱጅዚኡሁ አታብቃቃውም አን ልፈሪضቲ ከግዴታዋ ሰላት አታብቃቃውም ወየልዘሙሁ ሊዓዳ መመለስም ግድ ይለዋል ላኪነሁ ነገር ግን ዩእጀሩ ዓላ ሃዚህ ሰላት ተሳስቶ በሰገደው በዛች ሰላትም ላይ አላህ አጅር ይሰጠዋል ገባችሁ አይደል ያቺ የተሳሳታት አለች አይደለም ምንም ባጢል ብትሆን ለፈርድነቱ ባትበቃን ለአጅር ግን አላህ ይሰጠዋል ለአጅር ይሰጠዋል ሊአነ ሃዚህ ሰላህ እቺ ሰላት እኮ ላ ፈርደን ይሆናል በፈርድ በኩል ሰሂህ ሆና አትገኝም። ላኪነሃ ተስሑ ነፍለን፣ ነገር ግን ምን ትሆንለታለች? እንደ ሱና ትያዝለታለች። ሊአነ ልሙሰሊ ሰጋጁ ነዋ ሸይአይኒ። እንግዲህ ወደ ሰላት አንድ ሰው ሲመጣ ሁለት ነገር ነው። ወደ ሱብሕ ሰላት ቢመጣ ሁለት ነገር ነው የሚለይተው። አንደኛ ሰላት እንደሚሰግደው፣ ሁለተኛ ደግሞ የሚሰግደው ሰላት ፈጅር እንደሆነ በውስጡ ያስባል። በውስጡ ያስባል ይናገራል ሳይሆን ማለት ነው። መናገሩ አይደገፍም። መናገሩ አይደገፍም። አንዳንድ ሙተአኺር ምን ሻፊዕያ ይሄ ትናንሹ ኪታብ ላይ ሙተአኺሮቹ ወተለፍዙ ቢሃ ሱነቱን በእሷ መናገር በልያ መናገር ሱና ነው ብለዋል። እነ ቡሽራ አልከሪም የሚባል የዚህች እንትና ከሹጃ በላይ ያለች ያለች አንድ መተነ አልሙቀዲመቱል ሐድረሚያ የምትባል በአፈዱ ይሏታል። የዛች ሸርህ ላይ ሲናገር የሚናገረው ምንድን ነው? እንደዚህ የተባለበት ምክንያት ምላስና ቀልብ ተዋጡእ ኑሯቸው ሰውየው የበለጠ ትኩረት እንዲኖረው ነው። እንዲህ እንዲህ እንዲህ እያሉ የራስ አስተያየት ነው እንጂ ከማስረጃ አንጻር ተደግፈው የወጡበት አይደለም። ከዚህ አንጻር ዑለማኡ ሱና ይከለክላሉ። በል እንደውም ቢድዓ ነው ይላሉ። ስለዚህ አንድ ሰው ቆሞ ማለት ነው። ነወይቱ እንዲህ እንዲህ ማለት የለበትም። የትኛውም ነገር ነወይቱ ማለት የለም ኢላ ሐጅ ላይ ካልሆነ እሱም ደግሞ ንያ ሳይሆን ንያው ሐጅ የሚገኘው መቼ ነው? ቤቱ ቁጭ ብሎ ዘንድሮ ሐጅ አደርጋለሁ ሲል ነው። ኢህራሙ ደግሞ ልክ እንደ ተክቢረተል ኢህራም ነው። ኢህራሙ ላይ ነው ምን ያለው ለበይከ አላሁመ ዑምረተን ለበይከ አላሁመ ሐጀን ለበይከ አላሁመ ዑምረተን ወሐጀን እንደዚህ ያለው እንግዲህ ኢሕራም ነው የሚባለው። ሐታ ይህም ንያ አይደለም። በዚህ አይነት እንግዲህ ንያ የለም ማለት ነው። ተጭሆ ንያ የለም፣ ተጭሆ ንያ የለም። ንያ ያለው በቀልብ ነው። ወመሐሉሃ አልቀልቡ ብሏል እዛ ሼክ መሐመድ ብን አብዱል ረሒመሁላህ። ያ ነው መሆን ያለበት ማለት ቀልብ ላይ ነው ንያ ያለው። ንያ ማለት አስለም ምንድን ነው? ማታ ተናግረን መሰል ማሰብ ነው አይደል? ማሰብ ነው። ስለዚህ አንድ ሰው ለሰላት መጥቶ እዚህ ቆሞ አሁን አስብ ያለው አራት ልሰግድ፣ ከጀርባ ልሰግድ፣ እንደዚህ ልሰግድ ምንድን ነው ይሄ ሁሉ? መጀመሪያ አስቦ የመጣው ቀልቡ ቀልቡ አለ አላሁ አክበር ብሎ መግባት ነው እንጂ ማለት ነው። ስለዚህ ነው ሼክ ኢብኑ ዑሰይሚን ምን ይላሉ? አንድ የገጠር ሰው ነው የመካ የገጠር ሰው ማለት ነው። መስጂድ ሐራም ውስጥ እንትን ብሎ አንድ ሻፊዒ ካጠገቡ ይሰግዳልና እንደዚህ እያለ ንያውን ይነይታል። አራት ልሰግድ ነይቻለሁ እንዲህ ያለውን ፈርድ ከልፈ مسجد خلف إمام مسجد الحرام كمسجد الحرام إمام جربا እንዲህ እንዲህ እያለ እንግዲህ መእሙመን አለ እንደዚህ ብሎ ሲል ያዛረገ በቂ አለይክ ታሪካል ገና የቀኑ እንትኑ ቀኑ ቁጥሩ ይቀራሃል አለው። ቀኑ ቁጥሩ ይቀጥላል። እሱ አላወቀም። እንደዚህ ብሎ የሚነይቱ ሰዎች እንዳሉ ጭራሽ አያውቅም። ገባናለ ይሄ እንዳለ አያውቅም እና እየዘገበ መስሎታል። በል ቀጥልበታል። እንደዚህ ብለው ይናገራሉ። ሼክ ዑሰይሚን የአርበዒን ሸርሕ ነው። አልሙሂም አያስፈልግም ማለት ነው። ዝም ብሎ ባጢል ነገር ነው። መተው አብሶ ከሸርዕ ጋር ሲጋጭ አንድ ነገር ንግግርም ይሁን ተግባርም ይሁን መተው ነው የሚያስፈልገው ማለት ነው። ሊአነል ሙሰሊ ሙሰሊ የሆነ ሰው ይኸውላችሁ ነዋ ሸይአይኒ ሁለት ነገርን ነው የሚነይተው አለ። ነዋ ሰላተን አንደኛ ሶላት ነይቷል። ወነዋ ከውነሃ ፈሪደተን ሁለተኛ ደግሞ ፈርድ መሆኗን ነይቷል። ፈበጠለ ከውኑሃ ፈሪደተን ፈሪዳ መሆኗ ባጢል ይሆናል፣ ያ ወድቋል ማለት ነው። ወበቅየ ከውኑሃ ሰላተን ገባችሁ አይደለም? ፈርድ መሆኗ ለምን ወደቀ? ቀብለል ወቅት ስለሆነ ቀብለል ወቅት ስለሆነ ወቅት ሳይገባ ስለሆነ ፈርድ መሆኗ ወደቀ። በቃ ሱብሂ ለምሳሌ ቀብለል ወቅት ተሰገደ። ያቺ ፈርድ የሆነችው ሱብሂ ወደቀች ቀብለል ወቅት በመሆኑ ይዛ ወበቂየ ከውኑሃ ሶላተን ሶላት መሆኗ ግን ቀርቷል። አሁን ፈዩሳቡ ሰዋበ ሶላት ነፍሊ የሱና ሶላት ምንዳ አላህ ይመነደዋል። ወሊሃዛ ይሄ እንግዲህ መቼ ነው ተሳስቶ ወይም ደግሞ ምን ሲሆን ጃሂል ሆኖ ከሆነ ولهذا لذينا عند العلماء علماء زند عبارة አንድ ገለጻ አለች። የቁሉነ ይላሉ የንቀሊቡ ነፍለን ማባነ አጀብ የንቀሊቡ ነፍለን ሱና ሆኖ ይገኛል ይገለበጣል ይላሉ። ማባነ አደሙሁ ማባነ ግልጽ እስከሆነ ድረስ አደሙሁ አለመሆኑ አለመሆኑ ማለት ምን አለመሆኑ ማለት ነው? ፈርድ አለመሆኑ ግልጽ ሲሆን ወዴት ነው የሚገለበጠው ይላሉ። ወደ ሱናነት ያዕኒ የንቀሊቡ ልፈርድ ينقلب الفرض نفلا فرض نفل هنا يقلب بدل إذا كان عدم فريضته إذا كان كهنا عدم فريضته قديت أنتو يالهن عندهن مالتن قديت أنتو يالهن عندهن قديت أنتو يات عندهن كصلاة صلاها آه، قبل الوقت كوقت ما بفيت تسجد الصلاة فإنها تكون نفلا نفلا متونو ويؤجر عليها أجر النفل የሱና ሰላት أجر ይሰጠዋል ለሰውየው ላኪን ላ ትጅሁ አን ልፈሪዳ ነገር ግን ከፈርዱ ሰላት አያብቃቃውም لو أن رجلا تعمد አንድ ሰው ሆን ብሎ أن يصلي ሊሰግድ ማለት ነው قبل الوقت ከወቅት በፊት ሆን ብሎ ሊሰግድ ቢነሳ ለም ተሲሐ ሰላቱሁ ሰላቱ ጤናማ አትሆንም መዓል ኢትሚ ይላቸዋል ይሄ ኪታቡ ከወንጀለኝነቱ ጋር ወንጀለኛ ይሆናል ለምን ከወቅት በፊት ሆን ብሎ ነው የተነሳው ወይ ጃሂል ሆኖ ቢሆን ወይ ናሲ ረስቶ ቢሆን ቅድም እንዳልነው ነው ጉዳዩ። አሁን ይሄ ግን የተነሳው ለምንድን ነው? ሆን ብሎ በቃ ይሄ ወንጀለኛ ይሆናል፣ ሰላቱም ባጢል ነው የሚሆነው። አመል አወል የመጀመሪያው ግን አልጃሂል ወናሲ ጃሂሉና ናሲው ማለት ነው። ፈላ ተሲሑ ወላ ኢትማ ዐለይ ሰላይቲቱ ጤናማ አትሆንም። በምን በኩል ብላል? በፈርድ በኩል ነገር ግን ደግሞ ወንጀለኛ አይደለም። በል እንደውም ዩሳቡ ነው ያልነው እኮ ንያ እኮ በውስጡ አሰበ ለሰላት ይመጣል አላችሁኝ እኮ ለሰላት እኮ ነው የመጣው አለ ለሰላት ለዙህር ሰላት ብሎ ሲመጣ የመጣው ራሱ ከቤት የመጣው ራሱ ዙህር ሊሰግድ ስለዚህ በቀልቡ ያሰበው ያ ነው ንያ የሚባለው ማለት ነው በቀልቡ ያሰበ አሁን ለምሳሌ አንድ ሰው ውዱእ አሰበ ከዛ በኋላ መታጠብ ጀመረ ይሄ ምንድነው ውዱእ ነው ነገር ግን ደግሞ እጁን መታጠብ ፈልጎ ታጠበ። ልግቦጥቦጥ እንዲህ አለ፣ ተጉቦጠሞጠ። ፊቴንም ልታጠብ መሰለኝ ታጠበ። ይሄንንም ልታጠብ መሰለኝ እያለ ታጠበ። ይሄ ውዱእ ነው? ውዱእ አይደለም። ለምን? ከሐሳብ ውጪ መጀመሪያ ከሐሳብ ውጪ ነው የተሰራው፣ ከንያ ውጪ ስለሆነ። ግን ሰውየው ንያው ውዱእ ሆኖ ውዱእ ነው አሁን የማደርገው ብሎ መናገር ሌላ ነው፣ መለየት ሌላ ነው እያልኳቸው መናገር እንደውም ምንድን ነው የሚባለው? ንያ ሳይፈን ንግግር ነው የሚባለው። ቀውል ሌላ ንያ ደግሞ ሌላ ነው። ለዚህ ነው እኮ እንደውም እነሱ ያሉት ምንድን ነው? ንያውን በግልጽ ያውጣው። ንያውን እኮ ነው እያሉ ያሉት። ንያማ ምን ላይ እንዳለ ያውቃሉ ማለት ነው፣ ቀልብ ላይ እንዳለ ያውቃሉ። ስለዚህ ያን በዛው ብቻ ነው የሚቆመው፣ መጨመር የለበትም ማለት ኢዛ ተዓመደ ልኢንሳኑ አንድ ሰው እንግዲህ ሆን ብሎ ከተነሳ ማለት ነው ተአኺረ ሰላት ዐን ወቅቲሃ ቢዱን ዑዝሪን ያለምንም ምክንያት ተአኺር ሰላትን ሰላትን ማዘግየትን ማለት ነው ሆን ብሎ ከተነሳ ቢዱን ዑዝሪን ያለምንም ምክንያት ثم صلاها ከዛ ሰገዳት بعد الوقت ከወቅት ኋላ ከወቅት በኋላ ሰገዳት مثل رجل አንድን ሰው የመሰለ يصلي الفجر ፈጅር ይሰግዳል بعد طلوع الشمس ፀሐይ ከወጣች በኋላ ሙተዓሚደን ሆን ብሎ ሆን ብሎ ምን ያደርጋል? ፀሐይ ከወጣ በኋላ ሰላተል ፈጅር አለን ትላንትና ጨረስን አይደለም? አዎ። ስለዚህ እንግዲህ እንደዚህ የምታደርጉ ሰዎች ጠንቀቅ። ካሁን በኋላ ተጠንቀቁ። ሐታ እንኳን አይደለም እናንተ መጠንቀቅ፣ ሌላውን አስጠንቅቁ። ፀሐይ ከወጣ በኋላ ፈጅር የለም። ባዕደ ጡሉዕ ሸምስ እንግዲህ ሰውየው ምን ያደርጋል አለ? ይኸው ፈጅር ይሰግዳል፣ ሱብሂ ይሰግዳል። የቁሉ ይላል ኢነሁ ላ የቁሙ ሐታ ያእትየ ወቅቱ ደዋም ኢነሁ እሱ ላ የቁሙ እንደማይቆም ይላል ይናገራል። ይሄ ሰው እንደማይቆም ይናገራል። حتى يأتي وقت الدوام يهول جزي وقت اسكمي متادس يهول جزي وقت مالت كل جزي يعني من نفسه بزي ساعتنا نميله عند الصواب بطلنا فإذا جاء وقت الدوام لكن قدي يهول جزي وقت سيمتا قام يقومنا وصلى يسجد فإنها لا تقبل منه الله يقبل من صلاة له ولو صلاها ألف مرة عند شيء جدي بيسجدل ودليل ذلك ما خرجوا قوله تعالى اللهم عليك إن الصلاة كانت على المؤمنين كتابا موقوتا إن الصلاة صلاة كونت كانت إن الصلاة كانت صلاة نتشي على المؤمنين بمؤمن الله كتابا موقوتا كتابا قديتانج موقوتا የወቅት ባለቤት የሆነች በወቅት የተገደበች አይ ማለትም ሙሐደደን ቢወቅቲን ማለት ነው መውቁተን ማለት ነው በወቅት የተገደበች ነች ፈኢዛ አኸረሃ ሙተዓሚደን ሆን ብሎ የሚያዘገይ ከሆነ አንድ ሰው አኒል ወቅት ልሙሐደዲ ከዛ ድንበር ከተደረገለትና እዚህ ጋ ነው ማብቂያው ተብሎ ከተባለ ወቅት ሆን ብሎ የሚያዘገይ ከሆነ ካነ ነው ምንድን ነው የሚሆን ዛሊመን ዛሊም ነው የሚሆን ማንን የበደለው ራሱን ዛሊም ነው የሚሆነው ሙዕተዲየን ድንበር አላፊ ነው በነፍሱ ላይ ድንበር አለፈ ማለት لقوله تعالى الله سبحانه وتعالى سلال ومن يتعدى حدود الله الله حد درجو الله تعالى العالم دي ስለዚህም የአላህን ሕዱዶች የሚተላለፍ ይላል ይሄው ቁርአን ላይ ፈቀድ ظለመ ነፍሰሁ በእርግጥም ራሱን በድሏል ነው የሚለው ሌላ ቦታ ላይ ደግሞ ወመን የተዓዳ ሕዱድ አላህ የአላህን ድንበሮች የሚተላለፍ ሰው فأولئك النزيا هم الناس الظالمون ظالمون مالك النرس ناتو فأولئك هم الظالمون والظالم ظالم هنا سو المعتدي دنبرا لا فيه هنا سو لا يقبل منه كرسو تقبين اللوم لمن لأن الله طيب الله نسو هنا ونا لا يقبل إلا طيبا ترون انجي الله ترون ونا ترون انجي أي قبل من نايلك ወሊአነሁ ስለሆነም ኢዛ አኸረ ሰላተ አን ወቅቲሃ ሙተዓሚደን ሆን ብሎ ሰላትን ከወቅቷ የሚያዘገይ ከሆነ ቢላ ዑዝሪን ያለምንም ምክንያት ثم صلاها بعد الوقت ከዛ ከወቅት በኋላ ይሰግዳታል ፈቀድ አዳሃ على وجه لم يكن عليه أمر الله ورسوله صلى الله عليه وسلم የአላህ ስብሓን ወተዓላ አምርና የረሱሉ ስለ ላሁ ሰለም አምር በሌለበት መልክ ነው የፈጸመው። የአላህ አምር ያለው ሰላት بوقته يا نبي صلى الله عليه وسلم امر يالله بوقته نو اسو بعد الوقت كهنا يا الله ان يا رسول امر بل لبت ملك نو يفصم فقد اداها برغطن فصماتال على وجه لم يكن عليه امر الله ورسوله سبحان الله وقد ثبت عن النبي صلى الله عليه وسلم برقت أمكو كنبيه عليه الصلاة والسلام ترقى قطوال أنه قال እሳቸው እንዲህ እንዳሉ ምን መን አሚለ አመልን ስራን የሰራ ሰው ለይሰ አለይህ አምሮና የእኛ ትእዛዝ የሌለበትን ስራ ፈሁወ ረዱን አይ መርዱዱን አለይህ በሰውየው ላይ ተመላሽ ነው የእኛ ትእዛዝ የሌለበትን ስራ የሰራ ሰው በሰውየው ላይ በዛ በሰራ ሰው ላይ ተመላሽ ነው ብለዋል ነው فإذا قال قائل عند صو بيل لو أخر الصلاة عمدا عن وقتها فماذا يفعل ለው አኸረ አምደን አን ወቅቲሃ ይህ እንግዲህ እኛ አሁን እስካሁን ወንጀለኛ ነው ብለን ያሳለፍነው የሰላቱን ወቅት ሆን ብሎ ያሳለፈውን ሰው ነው አይደል? ነው ወይስ እንዴት ነው? ለምን ሰውየው ተኝቶ ቢያመልጠው ተኝቶ ሲባል እንቅልፍ ሁለት አይነት ነው። ትላንትና እንዳሳለፍ ነው። ትናንት ከትላንት ወዲያ እንደዚህ ተናገር ያለው አንደኛው ሙፈሪቅ ነው በእንቅልፉ ሙፈሪቅ ነው ማለት የተለያዩ የሆኑ የሚቀሰቅሰውንም ነገር አያስቀምጥም ሰላቱ በቃ እሱ ጋር ምንድን ነው የሆነ ችላ የተባለ ነገር ነው ከስፖርትም አልገባ ማለት ስፖርት ራሱ ምን አለው ቀስቅሱኝ ይባላል ስፖርት ሰዓት አለብኝ እንደዚህ ቀስቅሱኝ ይባላል ማለት ወይም የተለያየ የሆነ ስራ ላይ ቀስቅሱኝ እንዳያመልጠኝ የሆነች እንግዲህ ስራ ካለች የሆነ ታስገኛለች ተብላ የታሰበ ነገር ካለ ይሄ ነገር እንዳያመልጡኝ እንዳያመልጠኝ ቀስቅሱኝ እያለ እንግዲህ ሰውየው በጣም አጠንክሮ ከአንዴም ሁለት ሶስት የተናግሮ ነው የሚተኘው። እንደገና ደግሞ ወይ ምን ያደርጋል ትንሽዬ ሰዓትን ብትሆን እንዳያቅም አሊያ ደግሞ ያለውን ሞባይሉን ቀጥሮ ነው የሚተኘው ማለት ሰላት ሲሆን እሱ ምንም አልመሰለው ያው ጭለጥ ብሎ ተኛ። ይሄ ሰው እንቅልፉ ራሱ ምንድነው አሁን ከዛ ከሰላቱ ላይ ያለፈ የሆነ እንቅልፉ ራሱ ወንጀል ነው። ከሰላቱ ያለፈ የሆነ እንቅልፉ ወንጀል ነው። ለምን ተፍሪጥ ስላለበት ማለት ነው። የዚህ አይነቱ እንግዲህ ይጠየቃል ማለት ነው። ነገር ግን ሙነቢህ አስቀምጦ ነበር፣ አላርም ሞልቶ አስቀምጦ ይጮሃል። እሱ ለመነሳት ነው አይደለም የሁሉ ጥረት ያደረገው ሰውም ቀስቀሱኝ ብሎ ነበር፣ ሰውም አልቀሰቀሰው። አላርሙን ቀጥሎ ነበር፣ አላርሙም አልጠቀመውም ሰውየው። የዚህ ጊዜ ተነሳ። ሲነሳ ፀሐይ ወጣ። ቢሰግድ ልክ ወቅቱ ላይ እንደሰገደ ነው። ይሄ ለምን ይሄ ሙፈሪቅ አይደለም፣ አጓዳ አይደለም ማለት አሁን እንግዲህ ሆን ብሎ ሰውየው ሰላት አሳልፈዋል በተለያየ ነገር ሆን ብሎ አሳልፏል ስንል ወይ በኳስ እንግዲህ እያየው ሰላቱ ሰዓቱ ማለት ነው። ልውጣ እንዴ ኧረ ቆይ ይችን ልጨርስ እያለ ጨርሶታል። ወቅቱ ወቅቱ ወጣ በኳስ የተነሳ ወይ ደግሞ የዚህ አይነት እንግዲህ አዛን ሲል ሰማ አይደል? ቆይ ትንሽ ልተኛ። ትንሽ ማለት ሰላቱ እስከሚ ሰዓቱ እስከሚያልፍ ነው። ትንሽ ሲተኛ አንድ ሰዓት ወይም አንድ ሰዓት ተኩል ሊያልፍ ይችላል። አንድ ሰዓት ተኩል አለፈ ማለት ከሰዓቱ ከአዛኑ አንድ ሰዓት ተኩል ማለት ምን ወጣ ማለት ነው? ወቅቱ ወጣ። ትንሹ ይሄ ነው። ከዚህ በኋላ ተነሳና አንድ ሰው ልስገድ አለ ሰላቱ ይበቃል ይበቃል። ይሄ ነው ጥያቄ። ምን ብሎ ነበር ቅድም ያሳለፈው? ወለው ሰላሃ አልፈ መረት አንድ ሺህ ጊዜ ቢሰግድ ያኛውን ሰላት አይመለስም ብሏል። ስለዚህ አሁን በዚህ ኪታብ ላይ እንደዚህ ብሎ ሲል እሺ ታዲያ ይሄ ሰው ምን ይሁን የሚል ጥያቄ ያመጣል። ለዚህ ነው ጥያቄውን ለራሳቸው አምጥቶ ይመልሱልን። ለው አኸረ ሰላት አምድን አን ወቅቲሃ ሆን ብሎ ከወቅቱ ሰውየው ሰላቱን ምን አድርጓል? አዘግይቷል። ፈማዛ የፍዓል ታዲያ ምንድን ነው የሚያደርገው? ቀባ ልስገድ እንዳይል ምን ብሎታል? አንድ ሺህም ጊዜ ቢሰግድ አይመለስም ተባለ። ምን ያደርጋል? ምን ይበል? የቱቡ ኢለላህ ይላል መልሱ። ወደ አላህ ተውባ ያደርጋል። ويصلح العمل كهم بهلا سرون يا بجلا يتوب إلى الله ويصلح العمل سرون يا بجاس تككل ولا يلزمه القضاء قضاء اللبة الميلة ينقرك علوم وش معها كل قضاء اللبة الميلة لا اللبة الميلة الصشوة هني مرتو تنكر قول من دنا قضاء اللبة الميلون والدليل ما سرجوا هو ما ذكرناه الآن أهون يتقسنوا كليب كل يتقسنون من الآية قرآن يا من قال والله إن الصلاة كانت على المؤمنين كتابا መውቁታ ከየት አመጣኸው ታዲያ ከሰላት በኋላ ከወቅት በኋላ ኸይር ይሄ ነው ወለ ሐዲስ ሐዲሱም ደግሞ ሐዲሱ ደግሞ ምን ነበረ إن الله طيب لا يقبل إلا طيبا من عمل عملا ليس عليه أمرنا فهو رد مسلسل حديث تقسنا وإنما قلنا يالنو لا يلزمه القضاء قضاء لم يلنو لأنه لو قضى في هذه الحال በዚህ ሁኔታ እሱ አሁን ቀዳ አደርጋለሁ ብሎ ቢነሳና ያመለጠኝን እስቲ እሱ ይሄ ጠዋት ሙእሚኖቹ ጠዋት የሰገዱትን እኔ አሁን ልስገደው ብሎ ፀሐይ ከወጣ በኋላ ቢሰግደው ይላል ለም የንፈዕሁ አይጠቅሙም ፈየኩኑ አመለን ስራ ነው የሚሆነው ላየስተፊዱ ሚንሁ የማይጠቀምበት የሆነ ስራ ነው የሚሆነው አማ ለው አኸረሃ ኒስያንን አው ነውመን ረስቶ ቢሆን ኖሮ ግን ይላል ረስቶ ቢሆን ኖሮ ግን ወይ ደግሞ እንቅልፍ አምልጦት ቢሆን ኖሮ ቀደም እንዳልነው ማለት ነው የእንቅልፍ ማምለት የሰውየው ምን አይደለም የሰውየው መጥፎነት አያለም በእንቅልፍ ካመለጠ ለምን ነቢያችን አለይሂ ሰላቱ ወሰላም አምልጧቸዋል ግን ሁሌ አይደለም ነብዩ ሰለላሁ ዐለይሂ ያመለጣቸው ከስንት አንዴ ከስንት አንዴ ትልቅም ሰው ኢማም ሆኖ ዓሊም ሙፍቲም ሆኖ ምን ያደርገዋል እንቅልፍ የሆነ ሰዓት ላይ ሊሸውደው ይችላል ማለት ነው ወይ ሁሌ የሚቀሰቀስበት ሰዓት ነበረ እሷን ሁሌ ይቀሰቀሰኛል ብሎ አስቦ ተኝቶ አመልጠዋል። ወይ ደግሞ አዛን ይሰማል ሁሌ አዛን ላይ ይሰማ ይችላል የሆነ ሰዓት ላይ የመሳሰለ ማለት ነው። ይኸው ለው አማ ለው አኸረሃ ኒስያንን በመርሳት አዘግይቷት የሆነ እንደሆን አው ነው ምን ወይ በእንቅልፍ አዘግይቷት የሆነ እንደሆን እንቅልፍ የዚህ አይነቱ ማለት ነው እንግዲህ አሁን የጠቀስ ነው ምን የሌለበት የሰውየው ጥፋት የሌለበት አው ጀህለን ወይም ደግሞ በጀህልና ጀህልና ማለት አላወቀም ጀህለን ቢማዛ ቢልወቅቲ ወቅቱን አላወቀውም። ወቅቱን አላወቀው ወቅቱ ገና መስሎታል። አንዳንዴ እንደዚህ ቁጭ ብለህም ወቅቱ ገና መስሎ እየጠበቅ ማለት ነው። አዛሬ እንዴ ዛሬ እያልክ መግሪብ ሊደርስብህ ይችላል። አንተ ምን እየጠበቅ ነው? አስር አዛን ማለት ነው እየጠበቅ ነው ከመስጊድ ማለት ነው። ይሄ እንግዲህ በምን የተነሳ ነው? ጃህለን ቢል ወቅቱን አለማወቅ ማለት ነው። ወቅቱን አለማወቅ ማለት ያው የአሱሩን ወቅት የአንድ ሰውን ቁመቱንና ጠላው እኩል ሲሆን የሚለውን ባለማወቅ ሳይሆን ወቅቱ ደርሷል አልደረሰም የሚለውን ማገናዘብ ማለት ነው። ኸይርሽ ዞሮ ዞሮ ጅህልና በዛም በዚህ የሚሆን ጅህልና ካለበት ሰውየው ዑዝር አለ። ከማለው ካነ ገይሙን ይላል ይሆናል። ገይም ኖሮ የመሰለ ገይም ኖሮ ማለት የሆነ ደመና ኖሮ ወላ ዩዕለሙል ወቅቱ ወቅቱ አይታወቅም። በድሮ ጊዜ ያው ደመና ከሆነ በእንትን ነው የሚሉት እንዴት ያውቁት? ወለይሰ ማዐሁ ሰዓ ከእሱ ጋርም ደግሞ ምን የለም ሰዓት የለም። ፈሃዛ ይህ ሰው ዩሰሊሃ ይሰግዳታል። መታ ዛለ ዑዝሩሁ ዑዝሩ ልክ ሲወገድ ከእንቅልፍ ነቃ አይደለም ምን እንለዋለን? አሁን ከእንቅልፍ የተነሳህባት ሰዓት ለአንተ አወለል ወቅት ነች። ቶሎ ስገድ ቶሎ ስገድ ከእንቅልፉ እንደተነሳ ያው መታጠብ ካለበት ታጥቦ ይሰግዳል። መታጠብ ከሌለበት እንደዛው ይሰግዳል። ምንም ችግር የለም። እንደ ትኩስ ሰላት ነው ለሱ ምንም ያጠፋው ነገር ስለሌለ የቀውል ነቢይ ሰለላሁ ዐለይሂ ወሰለም ነቢይ ሰለላሁ ዐለይሂ ወሰለም ስላሉ ኢዛ ረቀደ አሐዱኩም አንዳችሁ ከተኛ ረቀደ ማለት ከተኛ አን ሰላት ከሰላት ከተኛ አሉ የአላህ ምክኛ ዐለይሂ ሰላቱ ወሰላም አው ገፈለ ዐንሃ ወይ ከሷ ተዘናጋ በሆነ በሆነ ነገር ውስጥ ገብቶ ሰላቱን ምን አላለም እዛ አላለውም ይላል ፈልዩሰሊሃ ብሎ ይሰላል ፈልዩሰሊሃ ይስገዳት ፈልዩሰሊሃ ትእዛዝ ስለሆነ ያው ወደቀ ፈልዩሰሊሃ ይስገዳት ኢዛ ዘከረሃ በአስታወሳት ጊዜ ኢነ አላህ ተዓላ የቁል አላህ ይላል ወአቂም ሰላተ ሊዚክሪ ይሄ አሁን ዋቂም ሶላት ሶላትን አቋቁም ሊዚክሪ እኔን ለማስታወስ ነው። ይሄ ታዲያ መቼ ይጠቁማል ከተባለ ቁርአኑ በሌላ አቀራሩ ምን ተብሎ ተቀርቷል? ወአቂም ሶላተ ሊዚክራ የሚል ቂራአት ሊዚክራ ሲባል ስታስታውስ ማለት ነው። ረስተህ ከሆነ ስታስታውስ ሶላት ስገድ። ቁርአኑ ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም በሰበተ በተለያየ በሆነ አቀራር ማለት ነው ይፈሰርበታል። ቁርአን ይፈሰርበታል፣ ሐዲስ ይፈሰርበታል። ቁርአኑ በዛ አይነት ሲመጣ ሁጃ ነው የትኛውም አቀራር። ስለዚህም ሊዚክራ በሚለው አቀራር ነው ምንም የሆነው ሁጃም የሆነው እኛ የምንቀራበት ሊዚክሪ ነው የሚለው ነው። አንዳንድ ቅራቶች አሉ ሊዚክራ ረጁሉን ናመ አንድ ሰው ተኛ ወወضع المنبه عند رأسه منبه ማለት አንቂ ማለት ነው። አላርም ነገር አስቀመጠ عند رأسه ጭንቅላቱ ዘንድ ራስጌው ላይ ወላኪን ነገር ግን ነውሙሁ እንቅልፉ ካነ ዓሚቀን ስምጥ ያለ ነበረና ፈነባህ አልሙነቢሁ ሙነቢሁ ቢያነቃም እንኳ ይህ አንቂ የሆነው ነገር ቢያነቃውም ቢያስታውሰውም እንኳ ዓሚቅ ነበረ እንቅልፉ ወላኪነሁ ለም የንተቢህ ይኸው ነገር ግን እሱ ምን መሆን አልቻለም ሊነቃ አልቻለም ይላል ወለም የስተይቅዝ አልነቃም አልተነሳም ኢላ ባዕደ ጥሉዕ ሸምስ ፀሐይ ወጣች በኋላ እንጂ ፈሰለ ልፈጅረ ፈጅር ሰገደ ባዕደ ጡሉዕ ሸምስ ከፀሐይ መውጣት በኋላ ፈሰላቱሁ የእሱ ሰላት ሰሒሐቱን ጤነኛ ነች ሊድላለት ሱነቲ አልቀውልየቲ ወልፊዕልየቲ አላ ሱሐቲሃ የነቢዩ ስለ ላሁ ሰለም ሱና በንግግራቸውም በተግባራቸውም በሰሂህነቱ ላይ ስለመጣ የዚህ አይነቱ ሶላት ነው አያችሁ አይደለም ይሄ ሰው እንግዲህ ምን አስቀምጧል እያለ ነው የሚያነቃው ነገር አስቀምጧል፣ ጥረት አድርጓል እ ከመሆኑ ጋር አልተነሳም። እንደዚህ ማለት ነው። ዑዝር አለው። አመል ቀውልያ የነቢዩ ሰለላሁ ዐለይሂ ወሰለም ንግግራዊ የሆነ ሱናቸው ይደልላል የእሱ ሰላት ጤናማ ለመሆኑ ያልነው فقد قال النبي صلى الله عليه وسلم برقت النبي صلى الله عليه وسلم بلوال من إذا رقد أحدكم عن الصلاة عندك كصلاة كفنيا أو غفل عنها وإن صلاة كرسم على غفل عنها ከእሷ ተገፈለ ተገፈለ ማለት ተረሳ ማለት ነው። ምን ያደርግ ብሎ ፈልዩሰሊሃ ልትገዳት ኢዛ ዘከረሃ ባስታወሳት ጊዜ ይስገዳል አሉ። ወይም ደግሞ ረስቶ ማነው ተኝቶ ከሆነ ልክ ሲነሳ ይስገድ ማለት ነው። ለዚህ እንግዲህ ነቢ ስለ ስለም ምን ሰጥተዋል ማለት ነው። ይኸው ዑዝር ሰጥተዋል፣ ዑዝር ሰጥተዋል። ግልጽ ነው ማለት ነው። እሺ ወአመ الفعلية ፊዕልየ ሆነ የነቢዩ ሰለላሁ ዐለይሂ ወሰለም እንትን አለ ፊዕልይ ማለት ፊዕልይ የሚባለው ይሄ ተግባራዊ ማለት ነው። ተግባራዊ ራሳቸው በተግባርም ያሳለፉት ነገር አለ። አሁን ቀውልይ የሆነው ማስረጃ አይተናል፣ በንግግራቸው ያለፈው ማለት ነው። በተግባራዊ የሆነ መልኩ ደግሞ ወይም በስራቸው ያንጸባረቁበትም ሁኔታ አለ። ከአን አቢ ሁረይረተ ረዲየላሁ ዐንሁ ከአቡ ሁረይራ አላህ ተንሳቸው ይብላቸውና አነ ረሱለላህ ሰለላሁ ዐለይሂ ወሰለም ረሱሉ ሰለላሁ ዐለይሂ ወሰለም ሂነ ቀፈለ ሚን ገዝወት ኸይበር ከኸይበር ዘመቻ ማለት ነው ሲመለሱ እኮ በሙሐረም በሰባተኛው ዓመት ነው ይባላል ሲመለሱ ሳረ ለይለ ሳረ ሄዱ ለይለሁ ያችን ሌሊት እንግዲህ ነቢ ስ ላ ሰለም ሄዱ ይላል ሄዱ ሐታ ኢዛ አድረከሁ ልከራ ሐታ ልክ እንግዲህ ኢዛ አድረከሁ ልከራ ከራ ማለት እንግልጃ ማለት ነው ነውም ነው ተብሏል ብቻ ይሄ ከራ የሚባለው ኑዓስ ነው ወይ ደግሞ ነውም ነው ተብሏል نعاس مالت انقلجان وقيل نوم انقلف نوم تبال بچا انقلجا وين انقلف سيزاتشو من هذا الرجو عرفه النبي صلى الله عليه وسلم يوم نبوت عليه عرفه آخر الليل لا لا استراحة لا عرفت يهون بوتا مارف تعريف البالا عرفه النبي صلى الله عليه وسلم የሆነ ቦታ ላይ ለእረፍት ምን አደረጉ ማለት ነው? አረፉ። የሆነ ቦታ ላይ ለእረፍት ሰፈሩ። እሺ ለእረፍት ሰፈሩ። ወቃለ ሊቢላልን ለቢላል ምን አሉት? ኢክላእ ለነ ለይላ ሌሊቱን ጠብቅልን አሉት። ኢክላእ ማለት ጠብቅ ነው። እሕሩስ እሕፋዝ ማለት ነው። አለይለ ሌሊቱን ጠብቅ፣ ጉድ እንዳይሰራን ሱብሐ ጠብቅልን አሉት ለቢላል ፈሰላ ቢላሉን ቢላል ሰገደ ማቆደረ ለሁ አላህ የቀደረለትን ሰገደ ተሐጁድ ሰላት ሌል ማለት ነው ሰገደ አሁን ምን እያደረገ ነው እሱ የሰገደው እየጠበቀ ማለት ያው ሱብህ ነው የሚጠብቀው እንጂ ሰው አይደለም መቼም ሱብህ እየጠበቀ እንዳይሸውዳቸው ማለት ነው ሁሉንም እንዳይሸውድ እሱ እየጠበቀ ምን ማድረግ ጀመረ ሌሎቹ ተኙ እሱ እየጠበቀ ይሰጣል ልክ የአዛን ሰዓት ሱብህ ከደረሰ አዛን ይላል ያው ሙአዚኑ እሱ ስለነበረ ወናመ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአስሐቡ ይላል ነቢዩና ሰሃቦቹ ተኙ አለይሂ ሰላቱ ወሰላም ፈለማ ተቃረበ አልፈጅሩ ልክ ፈጅሩ ሲቀራረብ ጊዜ እስተነደ ቢላሉን ኢላ ራሒለት ቢላል ወደ እሱ መጓጓዣ ማለት ነው ወደ ገመሊቱ እንደዚህ ብሎ ተጠግቶ ሙዋዲህ አልፈጅሪ ፈጅሩ ወደሚወጣበት እንደዚህ ተቀጣይቶ እንደዚህ እየጠበቀ እንቅልፍ ወሰደው እንደዚህ ሱብሃንአላህ ሙዋጀህ አልፈጅሪ ፈጅሩን ተቀጣይቶ እየጠበቀ ባለበት ሁኔታ ተገለበት አሸነፈች ቢላለን ቢላልን አሸነፈች አይናሁ ሁለት አይኖቹ አሸነፉት ይላል ይላል ቢላልን ሁለት አይኖቹ አሸነፉት ማለት ተኛ ማለት ነው በሌላ ገለጽ ወሁወ እሱ ሙስተኒዱን ተደግፎ ኢላ ራሒለቲሂ ወደ ግመሉ ወደ ግመሉ ተደግፎ فلم يستيقظ رسول الله ولا بلال الله من كان يالتنسو بلال التنسى ولا أحد من أصحابه كان النبي صلى الله عليه وسلم صحابه ما التنسى حتى ضربته الشمس صحيته እስከመታቻቸው ድረስ وتسعى ወጥታ ማለት ነው ፀሐይቱ من ያመለጣቸው النبي ሰሃቦቹ مؤذن አልቀረ إمام አልቀረ ففزع رسول الله صلى الله عليه وسلم የአላህ መልክተኛ ዓለይሂ ሰላቱ ወሰላም ደነገጡ። ፈቃለ አይ ቢላሉ ነቢዩ ስላ ስለም ደነገጡ። ያው ሰላት ስላመለጣቸው ማለት ነው። ከዛ በኋላ አይ ቢላል አሉት። አይ ቢላል ማለት አንተ ቢላል እንደማለት እንግዲህ ይኸው ምን እሱ እንትን ብሏል እንዴ አሁን ተሳንፏል እንዴ መሰራት ያለበትን እኮ ሰርቷል። ግን ያው የአላህ ቀደር ሆነ። አይ ቢላል ወይ አንተ ቢላል ሆይ አሉት ሊመን ይምታ ሐታ ፋተትነ ሰላ ምን ነው ምን ነካህ ብለው ነቢ ስ ላ ሰለም አሉት خير فقال بلال بلال على الشوك أخذ بنفس الذي أخذ بأبي أنت وأمي يا رسول الله بنفسك أخذ بنفسي بنفسي يعزكو الذي أخذ بنفسك عندما لكم يعني يوم بمحال يالون متعلق በነፍሴ ያዘኩ ነፍሴን ወሰዳት እኮ ነፍስህን የወሰዳት ጌታ አላት ቢአቢ አንተ ወኡሚ ያ ረሱላላህ የሚለው መሀል ላይ ገባው። አባቴና እናቴ ፊዳ ይሆኑልህ አንተ የአላህ መልክተኛ ማለት ይሄ እንግዲህ አባቴና እናቴ ፊዳ ይሆኑልህ ከነብዩ ውጪ ለማንም አይበቃም። ሐራም ከነብዩ ውጪ ላለ ሰው አባትና እናት ፊዳ ማድረግ አይቻልም። ካፊርም ቢሆኑ እንኳ አባትና እናቱ ካፊርም ቢሆኑ እንኳ ለሌላ ሰው አባቴና እናቴ ፊዳ ይሁኑልህ አይቻል። ለነብዩ ብቻ ነብዩ ለምንድን ነው የሚባለው ከተባለ ከአባትና ከእናቱ በሐቅ ማን ይበልጣል? ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ በሐቅ ለሚበልጠው ከሆነ ይቻላል ለነብዩ ሰለላሁ ዐለይሂ ወሰለም፣ ከዛ ውጭ አይባልም። ኸርሽ ደግሞ ይሄ ይቻላል ማለት ሙዚቃው ይቻላል ማለት ነው። ማለት አይደለም። ይሄ ሰሞኑን የወጣው አላል እንደዚህ የሚቀበለው ነው እሱ ይቻላል ማለት አይደለም። ቢአቢ አንተ ወኡሚ ያ ረሱላህ ብሎ ማለት ለፍዙ ይቻላል። ገባቸው ነው በዛ እንጂ ዘፈን ቢወጣ አንተ ወኡሚ ረሱላህ የሚል ዘፈን ቢወጣ ያንን ማድመጥ ይቻላል ማለት አይደለም። ቃለ ቃለ ይቅታዱ <clears throat> ነቢዩ ሰለላሁ ዐለይሂ ወሰለም አሉ ይቅታዱ ከዚህ ቦታ ቶሎ በሉ እንግዲህ የእናንተን ይሄ መጓጓዣችሁን በሉ ንዱ አሉ ነቢ ስ ሰለም መጓጓዣችሁን ንዱ ንዱ አሉ ፈቅታዱ ሰሓቦቹ ነዱ ረዋሒለሁም ይሄ የሚቀመጡበትን ምንድን ነው ግመሎቻቸው ማለት ነው ነዱ ሸይአን የተወሰነ ثم توضأ ዞር አሉ ከአካባቢ ثم توضأ ከዛ በኋላ ነቢ ስ ሰለም ውዱእ አደረጉ ትንሽ እኮ ነው። ከቦታው ፈቀቅ አሉና ተንቀሳቅሰው ከቦታው ትንሽ ተንቀሳቅሰው ለምንድን ነው ነቢ ስ ሰለም እንትን ያሉት ከተባለ ቦታውን የለቀቁት ከተባለ ተሐወሉ ቢና አን ሀዘ ልዋዲ ፈኢነ ብሂ ሸይጣናን ብለዋል ይላል። ከዚህ አሁን ካለንበት ሸለቆ መንቀሳቀስ ይኖርብናል። ይህ ሸይጣን አለ ሰላት አስመለጠን ብለው ነቢ ስ ሰለም ብለዋል የሚል ሪዋያ አለ። ከዛ አንጻር ነው የተንቀሳቀሱት። ኸይርሽ ثم توضأ رسول الله صلى الله عليه وسلم كذا النبي صلى الله عليه وسلم وضوء أدرجوا وأمر بلالا بلالا عززوا فأقاموا الصلاة صلاة إقامة أدرج السوء فصلى بهم الصبح صبح النبي صلى الله عليه وسلم أسجدوا إلى አንድ ሐዲስ እንዳለ እወቅ። ነቢዩ ሰለላሁ ዐለይሂ ወሰለም አተናሙ ቀብለ አን ቱቲራ ዊትር ሳያደርጉ በፊት ተኝተው ይነሳሉ እንዲህ ብለው አይሻ ሲጠይቋቸው ለምን ይተኛሉ ዊትር ሳያደርጉ ሲሏቸው ነቢ ስ ሰለም ብለዋል ኢነ አይነየ ተናማን ሁለት አይኖቼ ይተኛሉ ወላ የናሙ ቀልቢ ቀልቢ አይተኛም ብለዋል ሌላ ቦታ ላይ ከዚህ ጋር አይጋጭም አሁን ነቢ ስ ሰለም አመልጧቸዋል አይደል? እሳቸው ቀልባቸው የማይተኛ ከሆነ ለምን እዚህ ቦታ ላይ ለምን አላወቁም? ይሄ አሁን የነገርኳቸው ሐዲስ ሷይ ሐዲስ አይን የተኛል ቀልቢ አይተኛም የሚለው አይኔ የተኛል ቀልቢ አይተኛም ካሉ ነብዩ ሰለላሁ ዐለይሂ ወሰለም እንዴት አመለጣቸው? ሌላው ሰሃባ ያው ቀልቡም አይኑም ስለሚተኛ ያንኳን እንኳን አመለጡ። ነብዩ ሰለላሁ ዐለይሂ ወሰለም ለምን አላወቁም ከተባለ ቀልብና አይን ንቁ መሆኑ ይለያያል። አይን ቢነቃ ኖሮ እውነትም ጥሎ አልፈጅሩ ላይ ይሆኑት ነበር። ነገር ግን ቀልባቸው ነው ንቁነቱ እንጂ ምኑ አይደለም። የአይናቸው ንቁነት ስላልሆነ ነው። የቀልባቸው ንቁነት የሚያውቀው ምን ነው? የሆነ ለዛ ቢኖር የሆነ እንደ ህመም ነገር ወይ ደግሞ የሆነ ደስ የሚል ነገር ስሜት ቢሆን ያንን ያውቁታል በቀልባቸው ማለት ነው። የቀልብ ስሜት የሚታወቅበት በቀልብ የሚታወቅን ነገር ነው ማወቅ የሚቻለው ለዛ ነው ይሄ አንድ ሁለተኛ ደግሞ መልስ ምን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም ያ የአብዛኛው ጊዜ ሁኔታቸው ነው ምን የተባለው ቀልባቸው አይተኛም የተባለው የአብዛኛው ጊዜ ሁኔታ ነው አንዳንዴ ደግሞ ቀልባቸውም ሊተኛ ይችላል የሚል አለ ዞሮ ዞሮ የመጀመሪያው የበለጠ በላጭ የሆነ መልስ ይመስለኛል። ወላሁ አዕለም። አይጋጭም ማለት ነው ሐዲስ وهذا يدل ይህ ይጠቁማል على أنه لا يجوز للإنسان على እንዴ لأنه نائم لأنه نائم والنائم معذور ይኸው ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ሱብህ አሰገዱ አይደለም እንዴ እሳቸው ምን ስለነበሩ ናኢም ስለነበሩ ተኝተው ስለነበረ የተኛ ሰው ደግሞ ምንድን ነው معذور نو عذر لو عذر لو مش انقدر زي كان قدي النبي صلى الله عليه وسلم لك عنده عنده أنت صلاتنا وكان عنده صلاتنا يستجدوث معنا يعني ቢላል አዛን ብሎ ሱብሂውንም ቀብልያውንም ሰግደው በትክክል ከዛ በኋላ ያኛውን ሱብሂውን ዋጅቡን የሰገዱት ማለት ነው። ኸይር ሱአል ጥያቄ እንግዲህ ምን አልን ማለት ነው? ይኸውላችሁ ሁለት አይነት ምን ይኖረዋል ማለት ነው? ማስረጃ ይኖረዋል። አንድ ሰው በእንቅልፍ ተፍሪጥ የሌለበት ማጓደል የሌለበት እንቅልፍ ማለት ነው። ጥንቃቄ ከማድረግ የተኛው እንቅልፍ በዛና በምን በዛና ወፍላ ማለት ኒሲያኑ ማለት ነው፣ መርሳት። በዚህ ከሆነ ማስረጃ አለው እንደሚበቃ መስገድ። አንደኛ የነቢዩ ስለ ሰለም ንግግር፣ ሁለተኛ ደግሞ ተግባራቸው ያየነበት ሱአል ይላል ጥያቄ ረጁሉን ሰው ነው ለቅየሁ ፊ ሰፈሪ ቁጣዑ ጠሪቅ መንገድ ላይ ቁጣው ጠሪቅ ያዙት። ቁጣው ጠሪቅ ማለት ሸፍታ ማለት ነው። መንገድ ላይ ሸፍታ ያዘው። ከዛ በኋላ አላህ ያምጣባችሁ ፈአኸዙ ሲያበሁ ልብሱን ወሰዱበት። ፈበቅያ ዓሪያን ራቁቱን ቀረ። ለይሰ ዓለይህ ቲያብ ልብስ የለውም በላዩ ላይ هل يمكنه أن يصل إلى القرية بعد خروج الوقت ላኪን ነው ላኪን ዩምኪኑ ነገር ግን ያመቸዋል ሰውየው አን የሲለ ባዕደ ኹሩጅ ልወቅት ወቅቱ ከወጣ በኋላ ወደ ቀርያ መመለስ ይችላል። ቀሪያ ማለት የሆነች አካባቢ ሊደርስ ይችላል። ወይ የእሱ አካባቢ ወይ ደግሞ የሆኑ ሰዎች ያሉበት አካባቢ መድረስ ይችላል። እሱ የተወሰደበት እንግዲህ ምድረ በዳ ነው። ማንም የሌለበት ጫካው ዘርፈውታል። ወደዛ የሆነ ቀርያ አካባቢ የሆነ ሰው ያለበት መንደር ለመግባት ግን ወቅቱ ከወጣ በኋላ ነው የሚገባው። ለምሳሌ ዘጠኝ ሰዓት አካባቢ ቢዘርፉት እ እየወጣ ነው አይደለም ወቅቱ የዙህሩ ፈርሽ فهل نقول له እንለዋለን انتظر حتى تصل الى القريه ወደ ቀርያ እስከምትደርስ ድረስ ጠብቅ ነው وتستر الثوب وت وتستتر ያለው ይሄ ወተስተቲረህ እስከምትሸፋፈን ድረስ ቢሰውቢ በልብስ እስከምትሸፋፈን ወይም እስከምትለብስ ማለት ነው። እስከዛ ድረስ ጠበቅ ነው የምንለው። አው ለሁ ሰሊ ወአንተ ዑርያን፣ እርቃን ሆነ ስገድ ነው የምንለው። ምን ፈትዋ ነው የሚሰጠው ለዚህ ሰው ይላል። ነቁሉ እንለዋለን ሰሊ ወአንተ ዑርያን፣ ራቁትህን ሆነ ስገድ። ሊአነ ወቅተ ወቅት አከዱ ሹሩጥ ሶላት ከሶላት ሸርጦች እንከር ያለ ወቅት ስለዚህ ሰውየው ነው ማለት ነው። በሌለው ነገር አላህ የማይጠይቀው ምን ብሎ ራቁትን ይሰግዳል ማለት ነው። ሸርጡ እንግዲህ ይህ የወቅት ነገር ምን የመሆኑ ነው። ይሄ ጠንክሬ ማለት ነው። ኢንሳኑ ለይሰ ማዕሁማ አንዱ ደግሞ ውሃ የለውም ይሆናል። ሰው ነው ውሃ የለም እሱ ጋር ላኪን ላኪነሁ ያዕሪፍ ነገር ግን ያውቃል አነሁ ሰዩድሪኩ ልማአ ውሃ እንደሚያገኝ በዕደ ሁሩጅ ልወቅቲ ወቅት ከወጣ በኋላ ፈሃል ነቁሉ እንለዋለን ምን እንለዋለን አኺር ሰላታ ሰላት አዘገየ ሐታ የኽሩጀ ወቅቱሃ ወቅቷ እስከሚወጣ ድረስ ይወላችሁ ውሃ አገኛለሁ ብሎ ያስባል ነገር ግን ውሃው የሚመጣው ወይ ተደዋውሏል የሚመጣው መቼ ነው بعد خروج الوقت ወቅቱ ከወጣ በኋላ አኺር ሰላ ሐታ የኽሩጀ ወቅቱሃ ወቅቷ እስከሚወጣ ድረስ ሰላቱን አዘግየ ነው የምንለው አው ነቁሉ ተየመም ተየሙም አዘግየ ስገድ ነው ምንድነው ከተባለ አልጀዋብ ነቁሉ ተየመም ተየሙም አድርገህ ስገድ ነው የምንለው። ለምን ያንን ወቅት አሰዱ ሹሩጢ አሰላ ከሶላት ሸርጦች በጣም ጠንካራ ከሆነው ነው ይሄ ወቅት የሚባለው ነገር ማለት ነው። ወኢዛ ተየመመ ተየሙም አድርጎ ثم وجد الماء ከዛ ውሃ አገኘ بعد ذلك ከዛ በኋላ فلا شيء عليه ምንም የለበትም ተየሙም አድርጎ ሰውየው ውሃ አገኘ ባዕደ ዛሊከ ማለት ከሰገደ በኋላ ማለት ነው። ተየሙም አድርጎ ሰግዷል እሱ። ከዛ ውሃ ተገኘ መድገም አለበት የለበትም፣ ምንም የለበትም። ፈሱነቱ ሱናው አላ ዩዒደ ሰላ ሰላቱን አለመድገሙ ነው። ገባናለም? አንዴ ከሰገደ በኋላ ከሆነ ማለት ነው። አንዴ ከሰገደ በኋላ ውሃ መጣ ተባለ፣ በቃ እንኳን መጣ። فعن ابي سعيد الخدري رضي الله عنه ابي سعيد الخدري الله كان سولتنا قال خرج رجلان في سفر ሁለት ሰዎች ሰፈር ወጡ فحضرتهما الصلاه صلاه ደረሰባቸው صلاه ደረሰባቸው وليس معهما ماء ከውሃ የላቸውም ከነሱ ጋር ፈተየመማ ሰዒደን ጠይበን ፈተየመማ ተየሙም አደረጉ ተየሙም ማለት በመሰረቱ ቀስድ አሰቡ ማለት ነው ምንን አሰቡ ሰዒደን የምድር ገጹን ጠይበን ጥሩ የሆነ ወይም አፈርን በሉት ሰዒድ የሚለው ሰዒድና ሰዒድ ይለያያል በሳድ ሲሆን ሰዒድ ካል የመሬቱ ገጽ ማለት ነው። አፈር ሊሆን ይችላል፣ ድንጋይ ሊሆን ይችላል። ይህ እንግዲህ እንደዛ ነው። ያው አንዳንድ ዑለማዎች በመሬት ገጽ ላይ ባለ ተፈጥሯዊ ነገር በአጠቃላይ ተየሙም ማድረግ ይበቃል ይላል። ሌሎቹ ደግሞ በአፈር ብቻ ይላል። ቁርአን የሚለው የመሬት ገጽ ላይ ነው። ስለዚህ በድንጋዩም በምኑም ተየሙም ይበቃል ማለት ነው። ወላሁ አዕለም ብቻ خروجا من الخلاف ሰውየው በአፈር ቢያደርግ የተሻለ ነው የሚሆነው እንጂ ማለት ነው خير فتيمم صعيدا طيبا صعيدا طيبا تيمم አደረጉ ማነ ተየሙም አደረጉ ፈተየመማ ጃሚዕ ማርብል አደረጉ ሰዒደን ጠይበን ኸይር ጥሩ የሆነን የመሬት ገጽ ፈሰለያ ሰገዱ ثم ወጀዳ አልማአ ከዛ ውሃ አገኙ ይሄ ወጀደል ማአ ተብሎ ነው የሚቀረው ወጀደል ማአ ሁለቱም ማለት ነው ውሃ አገኙ ባዕደ ባዕዱ ከዛ በኋላ ፊል ወቅት ወቅቱ ሳይወጣ ወቅቱ ሳይወጣ ምን አገኙ ውሃ አገኙ ፈአዓደ አሐዱሁም ሰላተ ቢውዱኢ አንደኛው ውዱእ አድርጎ ሰላቱን መልሶ ሰገደ ወለም ዩዒድ ልአኸር ሌላኛው ደግሞ ሰግጄ አይደል እንዴ ለምንድን ነው መልሼ አሁንም ከእንደገና ውዱእ አድርጌ የምሰግደው ብሎ ተወው ثم أتيا رسول الله صلى الله عليه وسلم ከዛ ነቢዩን ዓለይሂ ሰላቱ ወሰላም መጡ ሁለቱ ሰዎች ፈዘከረ ዛሊክ ይህንን ነገር ለነቢ ስ ሰለም ነገሯቸው። ወቅቱ ሳይወጣ ውሃ አገኘን እኔ ደገምኩኝ እሱ ግን አልደገመም ብሎ ያው እንግዲህ ናገሩ ማለት ነው ለነቢ ስ ሰለም ፈቃለ ሊለዚ ለም ዩዒድ ላልመለሰው ሰው ነቢዩ ስ ሰለም ምን አሉት? አሰብተ ሱነተ ሱናውን ገጥመሃል አሉት። ላልመለሰው ሰው ለምን? በተየሙም ሰግዷል። ከሰገደ በኋላ ምንም ወቅቱ ባይወጣም እንኳ በቃ ሰግዷል እሱ ሰግዷል። ግን ተየሙም ማድረግ ያለበት ያው ውሃው መታጣቱ በግልጽ የታወቀ ግዴ ፈልጎ አጥቶ ነው። አሰብተ ሱነተ ሱናን ገጥመሃል አሉ ወአጅዘአትከ ሶላቱከ ሶላትህ በቅቶልሃል አብቃቅተሃለች አሉ ከዋጅብህ ወቃለ ሊለዚ ተወዳ ውضእ ላደረገውና ወአዓደ ለመለሰው ደግሞ ምን አሉት ለከል አጅሩ መረተይኒ ሁለት ጊዜ አጅር አለህ አሉት ነቢ ስ ሰለም ግን የትኛው ነው የሚበልጠው ከተባለ ሱና መግጠም ይበልጣል ሁለት ጊዜ አጅር ከማግኘት የሱናውን መግጠም አጅር አይበልጥም ሱናውን መግጠም የበለጠ ትልቅ አጅር ነው ማለት ነው ትልቅ አጅር ነው ስለዚህ ሰውየው ሁለት ጊዜ አጅር አገኛለሁ ብሎ ከመድገም የትኛው ነው የሚሻለው የነቢዩን ሱና ወኸይሩል ሀዲ هدي محمد صلى الله عليه وسلم هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين